ማሻአላህ ተባረከላህ ጥሩ ጥሩ ያው በተነጋገርነው መሰረት ዛሬ ኢንሻአላሁ ተዓላ ምን እንጀምራለን ያለው? ተፍሲር ነው ምንድነው ነው ፕሮግራማችን ቡሉጉል መራም ቡሉጉል መራም ጀምረናል ባለፈው ሳምንት ሁልጊዜም ማክሰኞና ሐሙስ ከምሽቱ በሳውዲ አቆጣጠር 8 ሰዓት ተኩል እንጀምራለን ብለናል طيب በዛ መሰረት መግቢያ ባለፈው አይተናል ቡሉጉል መራም ማን ደራሲዋ ማን እንደሆነ መቼ እንዳለፏት እንዴትስ እንዲያለፏት ድርሰት እንዲያደረጓት የኪታቡን ማንነት በሰፊው ገልጸናል ዛሬ የምንጀምረው ከምንድን ነው ኪታብ የያዘ ካለ ያቃል መቼም ዛሬ ኢንሻአላሁ ተዓላ ኪታቡ ጧሃራ ስለ ንጽህና ስለ ንጽህና ነው የምንጀምረው ነብዩ አለይሂ ሰላቱ ወሰላም የእስልምናን ማዕዘና ሲናገሩ ቡኒል እስላሙ አላ 50 ሸሃደት ያላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ብለው ምንድነው ያሉት ኢቃሙ ሶላህ ነው ሶላትን ቀጥ አድርጎ አዘውትሮ መስገድ ነው ያሉት ሶላት ደግሞ ከዛ በፊት ንጽህና የሶላት ቁልፍ ነው ተብሏል ሚፍታሁ ሶላህ ዋናው ንጽህና ነው ሸርጡ ማለት ነው የሶላት ሸርጡ ንጽህና ነው በመሆኑም መሰረት ንጽህና መቀደም ስላለበት ወደ ሶላት ከመግባታችን በፊት ስለ ጧሃራ ማንሳ አስፈላጊና ወሳኝ ነው ይላሉ طيب ስለዚህ ኪታቡ ጧሃረቲ ስለ ንጽህና የሚገልጽና የሚያብራራ ነው ድምጼ ከተቆራረጠ 00 ነው የምትሰጡኝ طيب ኪታቡ ጧሃራ ስለ ንጽህና የሚገልጽ ነው እንግዲህ ኪታብ የሚለውን ራሱ ቃሉን አሁን ማወቅ አለብን ወደፊት ወደ ሐዲሱ ከመግባታችን በፊት ኪታብ የሚለው ቃል በአረበኛ ምን ማለት ነው ከተበ የክቱቡ ኪታበን ጻፈ ይጽፋል መጻፍን ቋንቋው የፍቹ ኪታብ የሚለው ለስብስብ ነገር ነው ከተበ ሰበሰበ እንደማለት ነው ከተበ ሰበሰበ የወታደር ቡድን ከታኢብ ይባላል ለምሳሌ ከተበ የሚለው ቃል ለመሰብሰብ ነው ሀዲ ይሄን ኪታቡን እዚህ ጋር ምንድነው ኪታብ ያሉት ለምንድነው ከተባለ በውስጡ የሚያካትታቸው ብዙ ጥቅሎች ስላሉ ነው ጸሐፊው ሲጽፍ ፊደላትን ሰባስቦ ያረፍተ ነው የሚያደርገው አረፍተ ተሰባስቦ ደግሞ ብዙ አረፍተ ነገር ይሆናሉ ፊደላት ተሰባስበው ቃል ይሆናሉ ቃል ተሰባስበው ደግሞ አረፍተ ነገር ይመሰርታል ማለት ነው ይሄ መሰባሰብ አለው ቋንቋው ፍቹ ማለት ነው ኪታብ የሚለው ጧሃራ የሚለው ደግሞ ቋንቋው ፍቹ አጧሃረቱ ጧሃራ ማለት النظافه والنزاهه نظافه نزاهه በሁለቱም ከሚታይ ቆሻሻ ውስጣዊ ከሆነ ግድፈትና ቆሻሻ መጽዳት ጧሃራ ይባላል ጧሃርቱ ቀልቢ ካለ ለምሳሌ ቀልቤን አጸዳሁ ማለት ነው በውሃ አጠበው ማለት ነው አይደለም ይሄ ማዕናዊ ይባላል ውስጣዊ የሆነ ጽዳት ከሽርክ ከቢድዓ ከመሳሰሉ ውስጡን ሲያጸዳ ከጥርጣሬ ከሸክ ጧሃርቱ ቀልቢ ይላል ሰውየው ንጽህና ነው ንግን ውስጣዊ ነው ሰውነቱ ላይ የሚታይ ቆሻሻ አሻ ካለ ደግሞ ጧሃርቱ ጅስሚ ይላል ለምሳሌ ጅስሜን አጸዳሁት ይላል አጠብኩት በውሃ ማለት ነው አስወገድኩት ማለት ነው ስለዚህ እንትን ላይ ሲሆን ለሚታይ ነጃሳ ሲሆን ኢዛ ላይ ይጠቀማሉ አረቦች ማስወገድ ራሱ ማንሳት ማለት የሚታየውን ነገር ውስጣዊ ለሆነው ረፍ ይሉታል ረፍ ማንሳት ነው ዝሮ ዝሮ ግን ለማይታየው ረፍ ነው የሚጠቀሙት ስለዚህ ከቋንቋ ፍቹ ጧሃራ ማለት ንጽህና ሲሆን ሸሪዓዊ ፍቹሳ አሁን እዚህ ኪታብ ልንቀራ የፈለግነው ሸሪዓዊ ፍቹን ነው ጧሃራ ማለት ምንድነው ብንባል ارتفاع الحدث بالماء او التراب الطهورين المباحين የተረዱና ንጹህ በሆኑ በሆነ አፈር ወይም ውሃ ወይም አፈር የውዶን መጥፋት ማንሳት ነው ውዶ የሌለው ሰው በውሃ የተወሰኑ ሰውነቶችን ሲያጥብ ተጸዳዳ እንላለን ምን ማለታችን ነው በፊት ሶላት መስገድ አይፈቀድለት ነበረ ውዶ ስለለው አሁን ግን ሶላት የሚከለክለውን ነገር አነስተው ማለት ነው ارتفاع الحدث بالماء በውሃ የውዶን መጥፋት ማንሳት ነው አው ቱራቢ ውሃ ከጠፋ ባፈር ሁለቱም ግን ምን መሆን አለባቸው ንጹህ መሆን አለባቸው ሁለቱም የተሰረቁ የተቀሙ መሆን የለባቸውም የሙባህ መሆን አለባቸው የተፈቀዱ ማለት ነው ነጃሳ ከሆነ ደግሞ ዘዋሉ ነጃሳ የሚታይ ነጃሳ ከሆነ ያ የሚታየው ነገር መጥፋቱ ጧሃራ ይባላል ነው ኪታቡ ጧሃራ ካሉ በኋላ በውስጡ ብዙ የሚያካትቷቸው ባቦች ወይም ምዕራፎች ስላሉ ባቡል ሚያሂ ያሉ ቀጥለው ባቡል ሚያሂ ስለ ውሃ የሚገልጽ ነው ማለት ነው ሚያህ ማለት ውሃ ማለት ነው ዋተር ሞያ ነው የሚታውና አረበኛው ላይ ሞያ ነው የሚሏቸው ብዙ ጊዜ ግን ቃላቱ ሚያህ ነው ሚያህ ማ ለጥቂት ውሃ ነው ሚያህ ከተባለ ግን ውሃዎች ማለት ነው ባህር ሊሆን ይችላል ሐይቅ ሊሆን ይችላል ምንም ይሁን ምን ብዛት ነው የሚያመለክተው እሺ ባቡል ሚያህ ካልን እዚህ ጋር ባብ ማለት ምን ማለት ነው ባብ ማለት በር ማለት ነው ቋንቋዊ ፍቹ ባብ ከተባለ በር ማለት ነው ጠልሚያህ ውሃ ማለት ነው እንግዲህ ባብ መድኸሉ ኩል شيء የኛው ነገር መግቢያ በር ባብ ይባላል በአረበኛ ቃላት ቋንቋዊ ፍቹ ሸሪዓዊ ፍቻው እዚህ ኪታብ ላይ የተፈለገው እዚህ ጋር ባብ የተፈለገው ምንድነው ከተባለ በውስጡ በርካታ አንኳር ነጥቦችን ፋስሎችን ያካተተ ምዕራፍ ባብ ይባላል በአረበኛው በስጥራሁ ማነው በዑለማዎች ህግ መሰረት ማለት ነው ሚያ የማ ስብስብ ነው ማ ለጥቂት ውሃ ሲሆን ሚያ ለብዙ ነው ውሃ ማለት ምንድነው ከተባለ ወሆል ማኢኡ አልማሩፍ የታወቀ ፈሳሽ የሆነ ውሃ ነው እንግዲህ ማአሚለው ፈሳሽ ነገር ሁሉ ያካትታል እንደ ጋዝ ማምነ ያለው ሁሉ ኬሚካል ሁሉ ኦክሲጅን ሁሉ ያካትታል ይላሉ መገኛው መነሻው ምንድነው ከተባለ ያው ዝናም ነው የሚፈልቅ ነገር ከመሬት የሚፈልቅ ነገር ነው ምንጭ ነገር ነው ባህሮች ናቸው ሐይቆች ናቸው ውሃ የሚባሉት ማለት ነው ስለነሱ ሁክም በአጠቃላይ የሚገልጽ ነው ነው طيب ንጽህና በአራት ይከፈላል በደንብ ተከታተሉኝ ንጽህና ሲባል በአራት ይከፈላል ጧሃራ አራት ደረጃ አለው አንደኛ ተጥሂሩ الظاهر من الاحداث ወልአንጃስ የመጀመሪያው የላይ ገጽታን ማጽዳት ነው ከቆሻሻም ሆነ ከውዶ አለመኖር መጽዳት ነው ሰውየው ውዱ አለመኖርም ታጥቦ ውዱ እንዲኖረው ማድረግ ማለት ነው የሚታየውን ነጃሳ በማጥፋት መጸዳዳት ጦሃራ ይባላል አንድ በሉ አካላችን ላይ ያለን የሚታየውንም ሆነ ውዱአ የውዱ መጥፋትን ማንሳት ጧሃራ ይባላል አንደኛ ሁለተኛ እጆቻችንን እግሮቻችንን ጆሮችንን ምላሶች ምላሶቻችንን ከወንጀል ከመጥፎ ድርጊት ማጽዳት ጧሃራ ይባላል እንግዲህ እጅም ዝሙት ይሰራል ምላስም ዝሙት ይሰራል እግርም ዝሙት ይሰራል በነብዩ አለይሂ ሰላም ያ ወንጀል ይሰራል ማታቸው ነው ከዚህም ነገር ማጽዳት ጧሃራ ይባላል ሁለት ሶስተኛ ቀልባችንን ቀልብ ማለት ያው ውስጥ ልባችንን ማለት ነው ከመጥፎ ባህሪ ማጽዳት ጧሃራ ይባላል ቀልባችንን ከምቀኝነት ከጥላቻ ከጎሚ ከመጥፎ ባህሪ ባጠቃላይ ማጽዳት ጧሃራ ይባላል አራተኛ ተጥሂሩ ሲሪ عما سوى الله تعالى ተጥሂሩ ሲሪ ምስጢራዊ የሆነ ማጽዳት ነው ምስጢርን ማጽዳት عما سوى الله تعالى ከአላህ ውጭ ካለ አካል ያው እንግዲህ ለማንኛውም ነገር ሊደርስልን ሊጠቅመን የሚችለው አላህ ነው እዚያ ውጭ ያለን ነገር በውስጥ ይጠብቀኛል ይሄን ያደርግልኛል ከሚባል ነገር መጽዳትም ጧሃራ ይባላል ስለዚህ ስለ ንጽህና ስንነጋገር በውሃ አጥበ ነው የሚሄደውን ብቻ ማሰብ የለብንም ነው ምንም አሁን ለሶላት የሚያስፈልገው እሱ ቢሆንም ንጽህና የሚለው ነገር ከሁሉ መሆን አለበት ሙስሊም ከነኚህ አሁን ከተቃቀስናቸው ንጽህና አይነቶች መጽዳት አለበት ነው ይሄ የመጨረሻው ኢማኑ ጠንካራ ለሆነ ሰው ነው በዚህ እንደዚህ ምን ከፋፈለው ይላሉ ውስጡ ማለት የሰውየው የውስጥ ማያው የታወረ ሰው እነ የንጽህና ክፍልፍሎች አይረዳቸውም የመጀመሪያውን ከነጃሳና ከውዶ መጥፋት ብቻ መጸዳዳት ነው ንጽህና መስሎ የሚታየው ይላሉ طيب ስለዚህ ለንጽህና ትልቁ ግን ቆሻሻን ለማንሳት ትልቁ ውሃ ነው ውሃን የሚያክል ነገር ከሰውነት ሊያጸዳ የሚችል ማንም የለም ምንም ሳይቀረው ውሃ ያጠፋል ማንኛውንም ነገር ውሃ ማያጠራው ነገር ምን አለ ምናልባት የጤና ጉዳይ ከሆነ አንዳንድ የውሻ ልጋግ ምናምን የተባለው እንጂ ውሃ ማያጸዳው ያም በውሃ ውሃም እንዳለ ሆኖ ተጨማሪ የተባለው እንጂ ያለ ውሃ የሚለቅ ነገር የለም አፈርም ያው አንዱ መጸዳጃ ስለሆነ ነው በነገራችን ላይ አብረው ተቆጥሯል ማለት ነው طيب ከዚህ ቀጥለን ቀጥታ ወደ ሐዲስ ነው የምንገባው መትን የሚቀራ ሰው አለ እንዴ መትን የሚቀራ ካለ ለቃለሁ አለ ብሎ ጃነሰ የለም ካለ ማይክ መያዝ ነው ቀጥታ طيب لزار النقر في متن قرا لم كاله نزغجلن وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم في البحر هو الطهور ماؤه الحل ميتاته اخرجه الاربعه وابن ابي شيبه واللفظ له وصححه ابن خزيمه والترمذي ورواه مالك والشافعي واحمد የመጀመሪያውን ሐዲስ እንግዲህ ለብሉግ የዘገቡልን ታዋቂውና ከሷሃባው ሁሉ ቁጥር አንድ ሐዲስን ዘግበዋል ከሚባሉት አቡ ሁረይራ ናቸው የመናዊው በጣም የሚገርማችሁ ከነብዩ ጋር አለይሂ ሰላቱ ወሰለም ያደረጉት ቆይታ 3 አመት ነው በሶስት አመት ውስጥ ግን ያሁሉ ሷሃባ አልቀደማቸው አቡ ሁረይራ አብዱራህማን ኢብኑ ሰኽር ይባላሉ አቡ ሁረይራ የተባሉበት ዒልም ሲከታተሉ ትምህርት ሲከታተሉ ትምህርት ሲከታተሉ እንደ ድመትና አይጥ እንደምታደባ ድመት ነበረ ይባላል ለዚያ ነው አንድ ወይ ደግሞ አብራቸው የሚያጫውቷት ድመት ነበረች በዛም ነው ይባላል አላ አይሐል አቡ ሁረይራ ይባላሉ መጠሪያቸው ስም አብዱራህማን ኢብኑ ሶኽር እና ስራቸውን አላህ ይደላቸውና ምን አሉ قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛውን ተግረዋል ፊል ባህሪ ማለት ባህርን አስመልክተው ማለት ነው ስለ ባህር ሁኔታ ጠይቀዋቸው እኛ እና ነርከቡ አልባህር አሏቸው ባህር ላይ እንጋልባለን በባህር እንጓዛለን አብሮን የሚኖረው ውሃ ትንሽ ነገር ነው እምንጠጣው እንጂ ለውዱ አይበቃንም ስለዚህ የባህሩ ውሃ ብንጠቀመው ይቻላል አይቻልም ተብለው ተጠይቀው ለዚያ መልስ ሲሰጡ ወጦ ሁሩ አሉ የባህር ውሃ የባህር ውሃ የተፈቀደ ነው ወጣሁሩ የተፈቀደ ንጹህ ነው አሉ ጣሁር ማለት ለራሱ ንጹህ ሌላንም የሚያጸዳ ማለት ነው አጣሁሩ የጸዳ የሚያጸዳ ነው ማኡሁ የሚለው ተውላጠ ስም ወይም ዘሚሩ ይመለስ የባህሩ ውሃ ንጹህ ነው ያጸዳልም አሉ ውዶ ብታረጉበት ብትጠጡት ችግር የለም ማለታቸው ነው አልሐሉ ማይታቱ ውስጡ ሙት የተገኘም ደግሞ ሙታኑ በውስጡ ያለ ሙታንም የሚፈቀድ ነው አሉ እዚህ ጋር ጥያቄው ውሃው ይፈቀዳል አይፈቀድም ነበረ የውሃው ብያኔ ወይም ሁክም የከበዳቸው ውስጡ ሙት የተገኘ ነገር መብራትም አይፈቀድም ይፈቀዳል ያወዛግብ ይችላል ከሚል አንፃር እሱንም አብረው ለማስረዳት ጨምረው ነገሯቸው ነው የሚባለው ባህር ላይ ውሃው የተፈቀደ ነው አሉና ውስጡ ሙት የተገኘው ይበቃል አሉ ውስጡ ሙት የተገኘ ማለት የባህር ኗሪ የሆነ አውሬ ማለት ነው እንደውም አንዳንዶቹ የአሳ ዘር ሆኖ ውሃ ውስጥ የሚኖር አሉ ሌሎች ደግሞ አሳም ሆነ ምንም ሆነ ባህር ውስጥ የሚኖር ወደ የብስ የማይኖር ወደ የብስ የማይወጣ እዛው የሚኖር ከሆነ ይፈቀዳል ነው ስለዚህ አሁን ከዚህ ሀዲስ ምንድነው የባህር የሃይቆች ውሃ ንጹህ ነው ውስጡ ሙት የተገኘ ማለት እዛው የባህር ኗሪ የሆነ አውሬም ይፈቀዳል طيب اخرجه الاربعه አራቶች ዘግበውታል ማን ማን ማለት ነው ባለፈው ህጉን ተምረናልና አራቶች ዘግበውታል አሉ ከዚያ ውጭ ዘገቡ ካሉ ደግሞ ወብኑ አቢ ሸይባ አሉ እብኑ አቢ ሸይባ ዘግበውታል ወለፍዙ ለሁ ማለት ቅንብሩ ቃላቱ ሆጦ ሁሩማ ወህድ መተቱ የሚለው ቃላት የብኑ አቢ ሸይባ ዘገባ ነው ሌሎቹ በማዕና ሊያወሩት ይችላሉ ሌላ ቃል ተጠቅመው ሐሳቡ ግን የዚህ የሆነ ማለት ነው ሐሳቡ ይሄው የሆነ ቃላቱ ቅንብሩ ይለያያል አሁን አራት ሰዎችን ስለ አንድ ነገር ግለጹ ብንላቸው ሁሉም የተለያየ ቃላት ያቀናብሩታል ዝሮ መልእክቱ ግን አንድ ነው አሁንም አራቶች ዘግበውታል አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጀህ ናቸው አራቶች طيب እነ ቡኻሪ የሉም ዝቦታ አራቶች ዘግበውታል ማለት ኢማሙ አህመድ እናነሳለን ቡኻሪ እናነሳለን ሙስሊምን እናነሳለን ከሰባቱ ሶስት ስንቀንስ አራት ይቀራል ወደ ኋላ አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጀህ ናቸው ከዛ ተጨማሪ ኢብኑ አቢ ሸይባ ቃላቱም የሱ ነው አለ እንደገና ስለዚህ ሐዲስ አስተያየት ደግሞ ወሰሐሐሁ ኢብኑ ኹዘይማ ኢብኑ ኹዘይማ ሷሂህ ብለውታል ጥሩ ሐዲስ ነው ብለውታል ዘገባው ትክክል ነው ብለውታል ወትርሚዚዩ ማለት ትርሚዚ አወርተውታል አይደለም እዚህ ጋር ለምን አርባዓቱን ነው ተካተዋሳቸው ወትርሚዚዩ ትርሚዚም ሷሂህ ብለው አስምረውበታል ለማለት ነው ወረዋሁ ማሊኩን ኢማሙ ማሊክም ዘግበውታል ኢማሙ ዘግበውታል ወሻፊዒዩ ኢማሙ ሻፊዒም ዘግበዋል ወአህመዱ ኢማሙ አህመድም ዘግበውታል ኢማሙ ማሊክም ወጦ የሚባክታብ አላቸው የራሳቸው ሳቸው ያወሩት ሐዲስ የተጠራቀመበት ኢማሙ ሻፊዒ አልኡም የሚክታብ አለ ኢማሙ አህመድም የራሳቸው ሙስነድ ያላቸው ስለዚህ እኒህም ዘግበውታል ነው ቅድም አርባዓቱ ሲል ኢማሙ አህመድ ወጥተው ነበር አሁን ግን በሌላ በኩል ዘግበውታል ደግሞ አሁን አስገባቸው ብቻ ማለት ነው طيب እንግዲህ ሐዲጃው ሷሂህ ነው ሷሂህ ነው ኢማሙ ትርሚዚ ቡኻሪን ጠይቂያቸው ይሄ ሐዲስ እንዴት ነው ሷሂህ ነው ضعيف ነው ብያቸው ሷሂህ ነው ብለው ነግረውኛል ኢማሙ ቡኻሪ ብለዋል ከዚህ በላይ መረጃ ያስፈልገን ኢማሙ ቡኻሪ ሷሂህ ነው ካሉት خلاص እሳቸው ላይ ባይዘግቡትም ሐዲስ ዋል ማለት ነው طيب ሐዲሱ ሶሂህ ነው ካልን ቃላት እዚህ የሚከብዳችኋል ወጦሁሩ ማኡሁ ሆ ማትርሱ አጦሁሩ ንጹህ ሌላንም የሚያጸዳ ነው ماؤه ውሃው አልህሉ የተነው ሐላል ነው ማለት አልህሉ ማለት መይተቱ ሙታኑ ባህር ላይ ያለ ሙታን የተፈቀደ ነው ከውጭ ሙቶ እዛ አይገለም ወይ በጥይት ተመቶ ሩጦ ባህር የሞተው አይደለም እዛው ኗሪ የሆነ አውሬ የሞተ ማለት ነው طيب የብስ ተቃራኒ ነው ባህር ማለት የየብስ ተቃራኒ ነው አብዛኛው ዓለማችን በባህር የተዋጠ ነው ይባላል ባህር የሚለው አንዱ ባህር ሲሆን አብሃ ማነው አብሁር ቢሃር ቡሁር ብዛትን ይጠቁማል ብዙ ባህሮች ለማለት ቡሁር እንጠቀማለን ቡሁር እንዳይመሳቸው ቡሁር ቢሃርም እንለዋለን አብሁርም ይባላል ለምንድነው ባህር የተባለው በአረበኛ ባህር ባህር የተባለበት ምንድነው ከተባለ ለዑምቂሂ ወትሳኢሂ ስፋት ያው 75 እያሉ ነው እንግዲህ ከሆነ ደስ ይየ ከ175% በባህር የተሸፈነ ነው ማለት ነው طيب ስፋቱ ዓለምን አብዛኝ ስላካተተ ባህር ብለውታል የማያልቅ ነገር ምንድነው ምንለው አሁንኛ ይሄ ነገር እንዴት ይበቃናል እዚህ ጋር ባህራ እሱማ ይባላል በጣም ሰፊ ነው ለማለት እንደገና ወደታች ጥልቀቱም ደግሞ ረጅም ለመሆኑ ባህር የሚለው ሲያሚ ተሰጥቶታል ነው ጧሂርና ጧሁር ለይታችሁ ሂዱ እዚህ ጋር ጧሂር ማለት ንጹህ ማለት ነው ጧሁር ማለት ግን በጣም ከመጽዳትም አልፎ የሚያጸዳ ማለት ነው ሙባለጋ ይሉታል አካብዶ መናገር የለም ፋዑል በሚለው ቃል የሚመጣ ቃላት በጣም ማትን ያሳያል ይላል ለምሳሌ ظلوم ብንል ظالم ሰው የሚበድል ማለት ነው ظلوم ካል በጣም በዳይ ማለት ነው አሁንም ጧሁር የሚለው ጧሂር ከሚለው ቃል በጣም ንጽህናን ይጠቁማል ነው ከዚህ ሐዲስ ያ ይሄን ሐዲስ አስመልክተው አንዳንድ ዓሊሞች የተናገሩት ነገር አለ ኢማሙ ሻፊዒ ይሄ ሐዲስ አሉ ኒስፉ ዒልሚ ጦሃራ ነው አሉ የንጽህናን እውቀት ገሚስ ያካተተ ነው ብለውታል ታላቁ ቅን የሚባሉት ትልቅ ሐዲስ ነው ለንጽህና መሰረታችን መነሻችን ይሄ ሐዲስ ነው ብለውታል طيب ስለዚህ አሁን ብዙ ነገር የተረዳ ነው ውሃ ላይ ሰዎች ይሳፈራሉ መሳፈር ይችላሉ ወነካቸው ልብሳቸው ሊነጅሰው አይችልም ቢጠጡም ይችላል ቢታጠቡበትም ችግር የለውም ንጹህ ነው ማለት ነው ውሃ ተሸክሞ መሄድ አያስፈልግም አኑ ባህር ላይ የሚጓዘው ውሃ ተሸክሞ መሄድ አያስፈልጋቸውም ያው ውሃ ጨው ቢሆንም ራሱ ንጹህ ነው እንደውም ጨው ሲጨመር ከመጽዳቱ አሚቶ ዑለማዎች طيب ኢማሙ አቡ ሐኒፋ ይሄን ሐዲስ አስመልክተው ሲናገሩ ውሃ ውስጥ ያለ አውሬ የአሳው ዘር ከሆነ በጥቅሉ ይቻላል ይበቃል ይላሉ ካሳ ውጭ ያለ ግን ሌላ አውሬ እንደ ባብ እንደ ግን ባጉንቸር ደግሞ እቺ ምን እንደምትና ከሰዋውሬ ታህን ራስ ባረበኛው አዞንም ትሉት እነሱ የመሳሰሉ አይፈቀ አቡ ሐኒፍ ሁጀር ዞ ነው ይላሉ طيب بارك الله فيك بس አዞነ እባብ ከቆሻሻ የሚቆጠረው አዞ ከሆነ ደግሞ እሷ ደግሞ ያው ጥርስ ኃይለ ሙፍተሪስ ከሚባለው አውሬ የሚመደብ ነው ይላሉ ተርስክሬ የሚመደብ ነው ይላሉ ተቆራረጠ ማለት ኢማሙ ኢማሙ ማሊክና ኢማሙ ሻፊዒ ኢማሙ ማሊክና ኢማሙ ሻፊዒ ሁሉም ይፈቀዳል ነው የሚሉት መረጃቸው ኡሂለ ለኩም ሰይዱል ባህሪ የሚለው ነው ኡሂለ ለኩም ሰይዱል ባህሪ የባህር አደን ተፈቅዶላችኋል ተብሏል ባህር ውስጥ ከለከለ ይሄን ይሄን እንዲያትበሉ አልተባልንም ሁሉም ይፈቀዳል ይላሉ እንደገና ኦህለት ለና መይተታን አልጀራዱ ወልሁት ብለው ነብዩ መሐመድ ሰለላሁ ዐለይሂ ተናግረዋል ሁለት የሞት ፈቀድና ብለው አንበጣና አሳ ብለዋል ባህር ውስጥ ያለው የአሳ ዘር ነው አጠቃላይ ማታቸው ነው አልህሉ መይተቱሁ ብለው ባህር ውስጥ የሞተ ነው ይሄ ይሄ ብለው ስላላወጥ ይፍታል ሁሉም የሚለውን እንግዲህ ሰርን خلاف ያለበትን ነገር ይመረጣ የበቃ ከተባለ መተው ይሄ ዋጅቡ طيب طيب وعن ابي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم ان الماء طهور لا ينجسه شيء اخرجه الثلاثه وصححه احمد አቡ ሰዒድ ኹድሪ ናቸው አሁን ደግሞ የሚዘግቡልህ ሁለተኛውን ሐዲስ አቡ ሰዒድ አሁንም በርካታ ሐዲሶችን ዘግበዋል ከሚባሩ ከስድስቱ ሱሐቦች አንዱ ናቸው ማለት ነው ከአቡ ሁረይራ ቀጥሎ ሁለተኛ በደረጃ ሳይሆን መንገራቸው ከስድስት ስድስት ናቸው በጣም አውርተዋል ከሚባሉ የሚባሉት ያው አቡ ሁረራ ካመጣጥም ዝህም በደረጃም አንደኛው ይዘው ይገኛሉ እና ቃል ቃል ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተናግረዋል ምን ብለው ኢነል ማአ ውሃ አሉ አልማ የሚለው አረበኛው የሚታወቅ ነገር ለምናቀው ጧው የሚያዝን ጥርጣሬ የሌለበት ነው ላ ينجسه شيء ነገር አይነጅሰውም ማለት ቆሻሻ በብቻ አይነጅሰውም ሌላ ይሄን ሐዲስ የሚያብራራ የሚቀጥለው ሐዲስ ይመጣል ከለሩን እስካልቀየረው ድረሳ ምንም ነገር አይነጅሰውም አንዳች ነገር ነጃሳ ኮይ ቢወርቅበት ከሶስት ነገሮች አንዱ ካልተቀየረ ጣሙ ሽታው ካልተቀየረ ሊነጀስ አይችልም ሐዲሱን አخرج ثلاثه አሉ ሶስቶች ዘግበውታል አሁን አቡ ዳውድ እንጨምራለን ማለት ነው ከአራቱ አቡ ዳውድ እናወጣለን ስለዚህ ትርሚዚ ነሳይ ኢብኑ ማጀህ ማለት ነው ወሰሐሐሁ አህመዱ ኢማሙ አህመድ ሐዲሱን ጥሩ ሲሉ አሞካሽተውታል ነው አሁንም ይቆራረጥባችኋል ማለት ነው አላያል ሐዲሱ ደረጃው صحيح ነው إن الماء ውሃ ጧሁሩን ሲሉ الماء በማተፈለገው بئر بضاعة ምትባል የቢዱዓ ጉርጓር ተብላ የምትታወቅ ውሃ ነበረች እና ሰዎች ቆሻሻ ይጥሉበት ነበር አጋጣሚና ይሄ ውሃ እንዴት ነው ሲሏቸው ጧሁር ኢነልማ ጧሁር ብለው ተናገሩ ይሄ ውሃማ ንጹህ ነው ይሄ እንደ ማለት ነው አል እንትለው ቃል ኢነል ማአ ውሃ ያ ውሃው ምናቀው ውሃ ጦሁሩን ለራሱም ንጹህ ሌላንም የሚያጸዳ ንጹህ ነው አሉ ላዩ ነጅሱሁ ሸይ ምንም ነገር አይነጅሰውም ምንም ነገር አይነጅሰውም አሉ ሐዲሱ ቢዱአ በማለት ሐዲሱን ያውቁታል ያው ጦሁር ምን ጊዜም ጦሁር በሚለው ቃል ከመጣ ለራሱ ሌላንም የሚያጸዳ ማለት ነው ላዩ ነጅሱሁ ነጀሰ የንጅሱ ቀተለ የቅቱሉ እንደምንለው ነጀሰ የንጅሱ ነጃሳ ማለት የንጽህና ተቃራኒ ነው ስለዚህ ላ ስለገባችበት ላዩ ነጅሱሁ ምንም ነገር አይነጅሰውም አይበክለውም አያበላሸውም ማለት ነው ሸይኡን ማለት ማንኛውም ነገር አይነጅሰውም ማንኛውም ነገር طيب እዚህ ጋር ቆሻሻ የምንለው እዚህ ጋር ላይ ነው የምንለው شيء مخصوص يمنع جنسه الصلاه የዚህ የቆሻሻ አይነት ሶላትን ሊከለክል የሚችል ሲሆን ነው ለምሳሌ ንፍጥ ልበላችሁ እንግዲህ መናገር ቢከብድም እሱ ቆሻሻ እንለዋለን አይደል ቆሻሻ ስንል እናስገባዋለን እሱንም ቢሆን ነገር ግን ነጃስ አይደለም አሁን እዚህ ጋር የሚለው ቆሻሻ ሲባል የዛ ቆሻሻ የምንለው አይነቱ ሶላት መስገድን የሚከለክል ሲሆን ነው طيب ካልሆነ እዚህ ነጃሳ የሚለው ውስጥ አይገባም ነው ምሳሌ ሽንት እንበል ደም እንበል ያው ነጃሳ በጅምሁር ዑለማ ደም ነጃሳ ነው ስለሚያስቡ ስለሚናገሩ ደምንም ጨምረዋል ሙሐዲሶች ግን ደም መስፉህ ነው ነጃሳ የሚሉት እንጂ የስጋ ደም ነጃሳ ነው አይሉም አላያ ነጃሳ ማለት እንደ ሽንት ያለ እንደ ሰገራ ያለ ማለት ነው ሱ ቆሻሻ ይባላል ይሄ ነገር ውሃ ላይ ቢወርቅ ያ ውሃ ከሶስት አይነት ማለት ከሽታው ከጠረኑ ከከለሩ ምንም ነገር ካልተቀየረ ሊነጀስ አይችልም ነው ሽንት ማቀድ ያው ሽንት ብሎ ጽፏል የታወቀ ነው ሽንት ማለት طيب ስለዚህ ውሃ ንጹህ ነው ምን ነገር አይነጅሰውም ይሄን የሚያብራራውን ሐዲስ ልጨምረው የግድ ነው ዋና ابي امامه الباهلي ابو امامه الباهلي የተባሉት رضي الله عنه قال قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ ان الماء ውሃ لا ينجسه شيء አንዳች ነገር ምንም ገብቶ አይነው ቢገባበትም አይነጅሰውም الا ما غلب ያቀር على ريحه በሽታው ላይ ሽታው የውሃ ሽታ የቀየረ ማለት ነው ወጧዕሚሂ ጣዕሙን የቀየረ ወለውኒሂ ከለሩን በነገራችን እዚህ ጋር ከለሩ ተቀየረ ስንል በነጃሳ ሲሆን ነው ከነጃሳው ውጭ ያለ ከለር የሚቀይሩ አሉ እሱ አይነጅሰውም ሽታም ስንል አሁንም የሚበላ የሚጠጣ ተጨምሮበት እንትን ቢል ያ ውሃ መባሉ ይቀራል እንጂ ነጃሳ አይሆንም አሁን ውሃን ምንም ነገር አይነጅሰውም ከለሩን ጣሙን ታውን የቀየረ ካልሆነ በስተቀር ማለት ነጃሳ ገብቶ ማለት ነው اخرجه ابن ماجه ابن ماجه ዘግበውታል وضعفه አቡ ሐቲም አቡ ሐቲም አዳክመውታል ዘገባው ጥሩ አይደለም ብለውታል አለን ወሊል በይሃቂ ኢማሙል በይሃቂ በዘገቡት ዘገባ ደግሞ ከሐዲስ ባለሙያዎች አንዱ ኢማሙ በይሃቂ ናቸውና አልማኡ ውሃ ለሳቸው ዘገባ ደግሞ ጠሁሩን ንጹህ ሌላንም የሚያጸዳ ነው ኢላ እንተገየረ ሪሁሁ ጠረኑ አውጧሙሁ ወይም ጣሙ አውለውንሁ ወይም ከለሩ ካልተነጀሰ በቀር ማለት ካልተቀየረ በቀር ቢነጃሰቲን በነጃሳ ነገር ያች ነጃሳ ደግሞ ተህዱሱ فيه ውስጡ በምትወርቅና በምትገባ ነገር ውስጡ በምትወርቅበት ወይም በምትገባበት ነጃሳ ነገር ከሶስቱ አንዱ ካልተቀየረ በቀር ውሃ ንጹህ ነው ሐዲሳችን በጥቅሉ በርካታ ዑለማዎች በሰጡት አስተያየት ሷሂህ ነው ብለውታል በተለይ ወደ መጀመሪያ ያለው ወደ መጨረሻ ግን ቢነጃሰትን ተحدث فيه የምትለው ዘገባ ላይ እቺ ትክክል አይደለችም ብለዋታል ضعيفና ብለዋታል حال ان الماء لا ينجس شيء እንደዚህ ነው ان الماء لا ينجسه شيء ምን ነገር አይነጅሰውም الا ما غلب የሚለው ላይ ተፈቀል ሙሐዲሱን على تضعيفه ከዚህ በኋላ ያለውን ሙሐዲሶች ضعيف ነው ብለውታል ይላሉ ኢማሙ ነወዊ ዘገባው ላይ የሆነ ሰው አለ ሪሽደይን ኢብኑ ሰዕድ የሚባል ይሄ ደግሞ ዑለማዎች ضعيف ለመሆን ተስማምተውበታል ነው ስለዚህ ምን ይበጀናል ነው የሚበጀን ኢጅማዕ ነው ኢጅማዕ የዑለሞች ስምምነት አለ ከለሩ ጣሙ ሽታው እስካልተቀየረ ድረስ አይነጀስም የሚለው ላይ ኢጅማዕ አለበት ነው ስለዚህ ማነው ዙሮ ዙሮ ተቀባይነት አለው ነው طيب ان الماء وها لا ينجسه አይነጅሰው ማይበክረውም ሸውን አንዳች ነገር ኢላ ማ ገለበ ያሸነፈ ሲቀር አላሪሂ በሽታው ወጧዕሚህ በጣሙ ወለውኒ በከለሩ ላይ ጥሬቃሉ ይሄ ነው ገለበሁ አሸነፈው ማለት የበላይነት ተቆጣጠረው ማለት ነው አንድ መንግስት አንድ መንግስት ካጠቀው ገለበሁ ይባላል ውሃውንም ያለውን ይዘት የሚቀየር ነገር ገብቶ ከቀየረው አሸነፈው ይባላል ቀይሮታልና የራሱን ይዘት አስለቅቆታልና ማለት ነው ሪህ ማለት እንግዲህ ያው ጠረን ማለት ቋንቋ ፍቹ ለጥሩም ለመጥፎም ሪህ ይባላል ንፋስ ማለት ነው በመቀመጫችን የሚወጣው ሪህ ነው የሚባለው በአረብኛ በነገራችን ላይ የሚነፍሰው ንፋስም ሪህ ነው የሚባለው ሽቶም ሪህ እንዴት ነው ሽታው ነው የሚባለው ዝሮ ዝሮ ቋንቋ ነው ይሄ እንግዲህ ለጥሩም ለመጥፎም ሽታ ሪህ ይባላል ጥሩ ሲሆን ጠይብ ሪሁን ጠይብ መጥፎ ሲሆን ሪሁን ኸቢስ ነው የምንለው ጧዕም ማለት በምላሳችን ቀምሰን የምናገኘው ጥፍጥና ጧዕም ይባላል ወይም ሐላዋ ይባላል አባባል من الحلاوه والمراره መምረር መጣፈጥ የሚባለው ግን ምላስ ላይ ስንነካው የምናገኘው ነገር ነው ጣሙ መቀየር ማለት ጣፋጭ የነበረው ወደ ሌላ መቀየር ማለት ነው ወይም ደግሞ የነበረው ጣሙ ወደ ሌላ ጣም ይራ ቢነካቲ ከዛ እንደሚለው ማንጎ ሆኖ ግን ሌላ ተቀላቅሎበት የማንጎነቱን ባህር የሚቀመው አለ ወተት ሆኖ ወደ አስር የሚቀየር አለ ሌላ ሲቀላቅሉበት ማለት ነው እንደዛ የተቀላቀለው ነገር ከቀየረው አሸነፈው አጠቃው ይባላል ነው ስለዚህ ውሃን ምንም ነገር አይነጅሰውም የሚለውን በምንድን ነው የምናስረው አላይ ጥላቂ አንተውም ከሶስት አንዱ እስካልተቀየረ ድረስ ከሶስት አንዱ እስካልተቀየረ ድረስ አይነጀስም ነጀሰ ከተቀየረስ ይነጀሳል በሚለው ነው የምንወስደው ምንም ነገር ቆሻሻ እስካልወደቀበት ድረስ ደግሞ ምንጊዜም ባህር ንጹህ ነው ምናልባት አህያ ገብቶ ሸንቶበት ይሆን ውሻ ሸንቶበት ይሆን ምንድን አድቦት ይሆን ብለን መጨነቅ ማሰብ የለብንም طيب እስካልተቀየረ ድረስ ተቀይሮ ካገኘነው ግን በተለይ በነጃሳ ነገር ማለት ነው ያን ነገር እናቆማለን ነው